وجهك في السماء فلنولينك قبلة ترضاها فول وجهك شطر المسجد الحرام وحيث ما كنتم فولوا وجوهكم شطرة وإن الذين أوتوا الكتاب ليعلمون أنه الحق من ربهم وما الله بغافل عما يعملون ولئن أتيت الذين أوتوا الكتاب بكل آية ما تبعوا قبلتك وما أنت بتابع قبلتهم وما بعضهم بتابع قبلة بعض ولئن اتبعت أهواءهم من بعد ما جاءك من العلم إنك إذا لمن الظالمين الذين آتيناهم الكتاب يعرفونه كما يعرفون أبناءهم وإن فريقا منهم ليكتمون الحق وهم يعلمون الحق من ربك فلا تكونن من الممترين ولكل وجهة هو موليها فاستبقوا الخيرات أينما تكونوا يأتي بكم الله جميعا إن الله على كل شيء قدير ومن حيث خرجت فول وجهك شطر المسجد الحرام وإنه للحق من ربك وما الله بغافل عما تعملون ومن حيث خرجت فول وجهك شطر المسجد الحرام وحيث ما كنتم فولوا وجوهكم شطره لئلا يكون للناس عليكم حجة إلا الذين ظلموا منهم إلا الذين ظلموا منهم فلا تخشوهم واخشوني ولأتم نعمتي عليكم ولأتم نعمتي عليكم ولعلكم تهتدون كما أرسلنا فيكم رسولا منكم يتلو عليكم آياتنا ويزكيكم ويزكيكم ويعلمكم الكتاب والحكمة ويعلمكم ويعلمكم الكتاب والحكمة ويعلمكم ما لم تكونوا تعلمون فاذكروني أذكركم واشكروا لي ولا تكفرون يا أيها الذين آمنوا استعينوا بالصبر والصلاة إن الله مع الصابرين سبحانه وتعالى استمرارا على ما جاء من قصص بني إسرائيل فيقول السفهاء من الناس ما ولاهم عن قبلتهم التي كانوا عليها እስራኤላውያን እንግዲህ እስላምን ገና ከመነሻው በተንኮል አይን ስላዩት በዕለት በዕለት የሚከሰቱ ነገሮች ሁሉ አይዋጡላቸውም ስለዚህ በጀመሩት መንገድ ማጥላላትና ማንቋሸሽ ልማድ አድርገው በመያዝ ስለ ቂብላ ጉዳይም በተደረገው ለውጥ ትችት ስለሰነዘሩ በዛ ለትችታቸው መልስ ነው የመጣው መጀመሪያ በራሳቸው ኪታብ የመጨረሻው ነብይ ወደ ሁለት ቂብላ የሚሰግር ነው የሚል ትንቢት ነበረ ያን እያወቁ የነገር ሲከሰት እንዲያውም የመከራከሪያ ነጥብ አገኘን ብለው ያብጠለጥሉት ጀመር ያን አላህ ደግሞ ስውር ደባቸውን በማጋለጥ ይህን ነገር እናንተ ታቃላችሁ ከሁሉም በፊት ይሄ ስለተከሰተ ምን አዲስ ነገር ተፈጠረ በማለት እነሱ ብልጥዋን ከኛ በላይ ማንም አዋቂ ብለው የለም ብለው ሲቆፈሱ አላህ ግን በቂሉ ጎራ አሰለፋቸው ማለት ነው ሰየቁሉ ሱፋሃ እነዚያ ጢል የሆኑት ወገኖች እንደሚሉ ነው አለ ከማላታቸው በፊት ነው ደግሞ አበክሮ የተናገረው እንደሚሉ እነዚህ ቂሎች እንደሚሉ ነው ሚነናስ ከሰዎች ማነን የሚሉት ቂሎችና ጅሎች ማወላሁ ማንኪ ብለት የሙለት ካኑ አለይሃ ቀደም ሲል በነበሩበት አቅጣጫ ይዘው ከመቀጠል ምን ቀለበሳቸው በማለት እናንተን እንደሚተቿችሁ ነውና ያነ በሚፈጥሩት ጅንብር እንዳትደናገጡ ይሄን ወቁና ተጠንቀቁ ይላቸዋል ወዳጆቹ ማለት ነው አይ መጀመሪያ ተውራት የመጨረሻው ነብይ ምን አይነት ባህሪ እንዳለው በስፋት ነው የገለጠው ከነብዩ አልፎ እስከ ሰሃቦቹ አውሳፍም ተናግሯል ማለት ነው እንደገና ተገለጣቸው ነገሮች ሁለት አይነት ቅብላ ይኖራቸዋል ለተወሰነ ጊዜ በአንድ ቅብላ ላይ ይቆዩና እንደገና ወደዛው ቅብላ ይለወጣሉ ከዛ ደግሞ ወደ ነባሩ ቅብላ ተመልሰው በዛው ላይ ይጠድቃሉ ይነበረ ማለት ነው ይህን እያወቁ የነገር በሳይከሰት ቢቀር ነበረ የሚያስነውረው ማለት ነው ወይም የሚያጠራጥረው መጨረሻው ነብይ ወደ ሁለት ቅብላ ያሰግዳል ብሏልና ተውራት አንተ ግን ያው ከጀመርክ ጀምረ አንድ ቅብላ ነው ያለው ብለው ይከራከሩት የሚገባው በዛ ቢቀጥል ነበረ ማለት ነው ወደዛ ወደ ተባለ ወደ ሁለት ቅብላ ሲሰግድ ከተገኘ ግን ያው ተውራት ያለው ነገር ነው ብሎ መቀበል ነበር የሚጠበቅባቸው ይህ እንግዲህ ሁል ጊዜ እነሱ ራሳቸውን ብቻ አዋቂ ሌላውን ምንም ማያቅ አድርገው ስለሚያው ማወላው አንቂ ብለትህም التي كانوا عليها መጀመሪያ አካባቢ ላይ ያው እንደሚታወቀው ነብዩ ተወልደው ያደጉትና የጌታን መልእክት የተቀበሉት በመካ ከተማ ነው በመካ ከተማ 13 አመታት ያህል ያው በሪሳላ ላይ ቆይተዋል እዛ ያሉ ያው ከአባ አጠገብ ስለሆኑ ችግር አልነበረባቸውም ሁለቱን እንጭብላ በጣም ራ ይጠቀሙበት ነበረ ካባ ፍንደዴ ይቆማሉ በበሩ አካባቢ ያነ በይተል መቅደስ ወደ ሰሜን ስለሆነ ፍለፊታቸው ካባ ግንብ አለ ወደዛ ቀጥሎ አቅጣጫው ደግሞ ቤተል መቅደስ ነው ስለዚህ ሁለቱንም ጥላ ይጠቀሙ ነበር ማለት ነው ማንም ሰው ደግሞ ትኩረቱን አልሳበ አያውቅም የዛ ጊዜ ስለዚህ ወደ መዲና ተሰደው በሚሄዱ ጊዜ ግን ከሁለት አንዱ መምረጥ ነበረባቸው ምክንያቱም መዲና ወደ ሰሜን ነው ካባ ወደ ጀኑብ ተቀረ ማለት ነው ወደዛ ሲሄዱ በይተል መቅደስ ደግሞ ወደ ሰሜን ይቀጥላል መሀል ገቡ ማለት ነው አንዱ ቅብላ ወደ ጀርባ አንዱ ወደ ኋላ ሆነ ስለዚህ ሁለቱንም በአንድ ለመጠቀም አይቻልም ተቃራኒ ቦታ ላይ ስላሉ ማለት ነው ወደ ካባ መዞር አለባቸው ወይም ወደ ቤተል መቅደስ መዞር አለባቸው ያን አላህ የህክመት ለሚያቀው ምስጥር ወደ በይተል መቅደስ ትገዲ የሚለውን ትእዛዝ ሰጣቸው ልክ መዲና እንደሄዱ ማለት ነው ካባንቶ ማለት ነው ለጊዜው ሁለቱም እንግዲህ ያው የተላላቅ ነብይ ቂብላ ናቸው ቤተል መቅደስ ሱካባ ያው ኢብራሂም ናቸው የመሰረቱት ኢብራሂም ቂብላ በመባል ይታወቃል በይተል መቅዲስን የገነቡት ያዕቆብ ናቸው እና ያ ደግሞ የበኒ እስራኤል ቂብላ ሆኖ ቆይቷል ለብዙ ጊዜ ብዙ ነብያት ተጠቅመውበታል ማለት ነው አሁን ግን አላህ Subhanahu Wa Ta'ala የመጨረሻውን እንሰልቆ ዓለም አቀፍ ስለሆነ ሁለቱን እንቅብላ ያጣቀሰ መሆን አለበት የሚለውን ምስጢር ስለሚያቅ ነብዩን አለይሂ ሰላቱ ወሰላም በሁሉም በሁሉም ህዝቦች ላይ ተቀባይነት እንዲያገኙ ካልተቀበሉም ደግሞ እነሱ ራሳቸው ያው ልግመኞች መሆናቸውን ሊያጋልጥና ሊያረጋግጥባቸው ወደ ሁለቱም ቅብላ እንዲጠቀሙ አዘዘ ማለት ነው እና ልክ ሂጅራ እንደሄዱ ወደ ቤተል መቅደስ ትገዳላቸው ሰማት ሶሄል ቡኻሪ እና አባስ እንደሚያወሩት ለ16 ወይም ለ17 ወራት ያህል ማለት ነው ነው ወደ ቤተል መቅደስ የሰገዱት 16 እስከ 17 ወራት ያህል እዛ እንደሄዱ ወደ ቤተል መቅደስ ሲሰግዱ ሲያዩ በመዲና ዙሪያ ያሉት የይሁዳ ብሔረሰቦች ተደሰቱ ለጊዜው ዋናውም የተፈለገው ይሄ ነው ማለት ነው እና ይሄ ሰውዬ የኛን ቅብላ አከበረ ስለዚህ እሱ ጋር መጣላት አያስፈልገንም ያው ተውራት እንዳለው ነው እንዲሉ ነበረ የተፈለገው ማለት ነው እና ግን መጀመሪያ ወደ እነሱ ቅብላ መሆን መሄዳቸውን ሲደሰቱ ተንኮል እንደገና ሌላ ነገር ፈጠሩ ማለት ነው እነ ረጀለ ተቀበለ ቅብለተና ወተ ወቅበሉ ሚለተና አሉ ማለት ነው የውሱ ወደዛ ወደዚህ ሀገር ከመጣ ጀምሮ ወደኛ ቅብላ ነውና የሚሰግደው ያለው ትንሽ ቆይቶ ደግሞ አስቦበት አንድ ፊት ወደኛ ሃይማኖት ይጠቃለላል እያሉ ማስፈራት ጀመሩ ማለት ነው ያነ አላህ Subhanahu Wa Ta'ala ያ የተወሰነው ጊዜ ካሳለፉ በኋላ ወደ ነባሩ ቅብላ ወደ ካዕባ ተመለስ የሚል ትእዛዝ ሰጠ ማለት ነው ያነ ወደዛ ሲመለሱባቸው አኮረፉ ማለት ነው ይሄ ሰውዬ ፖለቲከኛ ነው ኖርባይ ነው ማለት ጀመሩ ማለት ነው መጀመሪያ እንደመጣ እኛን ለማታለል ወደኛ ቅብላ ሰገደ ተቀበሉናል መስሎት ዝም ስንለው ግን ተስፋውን ቆረጠና እንደገና ወደ ወደ አባቱ ሀገር ተመለሰ እያሉ ማስወራት ጀመሩ ማለት እና ሰይቁሉ ሱፋ ያኔ ሰፊ አላቸው ሰፊ ማለት ማላ يميز منفعته من مضرته ሰው ከመሆኑ የተነሳ ጥቅሙን ከጉዳቱ የማይለይ ሰው ወፈፌ አቅል የሌለው ሰው ሰፊ ይባላል ማለት ነው ስለዚህ እነዚህ በጣም ሊቅነን የሚሉትን ሰዎች አላ በወፈፌነት ፈረጃቸው ማለት ነው ለምን እያወቁ እንዳላወቁ በመሆናቸው እነዚህ ቅሎች ይህ ሰውዬ አላህ ያዘዘውን ነገር ስለሰራ እንዳውም ትክክለኛ የአላህ ነብይ ነው ብሎ መቀበልና ማስተባበር ሲጠበቅባቸው በተቃራኒው እውነቱን ስላደረገ ብቻ ከነጭራሹ እሱን እንደ ህገወጥ ለማድረግ ማወላው ማን ቂብለቲሂም التي ያሉ ያብጠለጥላሉ ምነካቸው እነዚህ ሱፋዎች አሉ ማወለል ሙስሊሚና አንቀብለቲሂም التي كانوا አለይሃ ቀደም ሲል ለተወሰኑ ወራቶች ሲጠቀሙበት የቆየውን የኛን ቅብላ ማለታቸው ነው እሱ ምን አጠፋና ለምንድን ነው ትተው እንደገና ወደ ካባ የተመለሱት እያሉ እንደሚያብጠለጥሉና እንደሚያጥላሏችሁ ነው ያን በሚሉ ጊዜ እንዳትደናገጡ ይላቸዋል ማለት ነው መልሱ ላተነሳው ጥያቄ ቁል ሊላሂ አልመሽሪቁ ወልመግሪብ ከመሰረቱ ምስራቁም ሆነ ምዕራቡ እኮ የአላህ ነው ሁሉም አቅጣጫዎች ማለት ነው አቅጣጫ የተባሉ ሁሉ የፈጠራቸው አላህ ነው ስለዚህ መጀመሪያም ካባ ካባም ሆነ በይተል መቅዲስ ቂብላ የሆነው በጌታ ትእዛዝ ነው አሁንም ደግሞ ሰሜኑንና ደቡቡን ተወውና ወደ ምስራቅና ወደ ምዕራብ ዙር ቢልስ ምን ችግር አለው ሁሉስ የጌታ ግዛት አይደለም እንዴ አላህ Subhanahu Wa Ta'ala እና እንግዲህ የአላህ ጧአ ነው ጌታ ስላዘዘው ነው ማለትን ትተው ያወቁ ትናንትና ያባን የካባን ለትቶ ወደኛ መጣ ወደኛ ሲመጣ በፖለቲካዊ system እኛ ለመግባባት እንዲመቸው እናንተን ቅብላ መርጨዋለሁ እኛለን እኛ ግን ነጥፈንበታልና ስላልተቀበል ነው ከዛ ተስፋውን ቆረጠና ሰዎች የማይቀበሉኝማ ከሆነ ወደ አባቴ ሀገር መመለስ ይሻለኛል ብሎ ይኸው እንደገና ወደ ነበረበት ወደ ለመደው ተመለሰ እያሉ ያጥላሏችኋል ይህም በሚሏቸው ጊዜ በቀላሉ ምስራቁም ምዕራቡም እኮ የአላህ ነው በአጋጣሚ በደቡብና በሰሜን ያሉትን አቅጣጫዎች መረጣቸው እንጂ አላህ ቢፈልግም ሁለቱንም ትቶ ወደ ምስራቅ ወይም ወደ ምዕራብ ዙር ማለትም ይችላል ሁሉም የእሱ ሀገር ነውና ምን ችግር አለው እኔ ባሪያዬን ወደ አዘዝኩት አቅጣጫ እንዳውም እስከዛሬ የተለመዱትን ተዋቸውና ወይ ወደ ምስራቅ ወይ ወደ ምዕራብ ዙር ማለት ይችላልሁኝ ይህን ማለት ዘንግተው እንደገና ማወላሁ ማንቂ ብለቱን ለቲቃኑ አለ ያሉ ያብጠለጥሉት ይልቁንስ እነሱ ምነካቸው አለ አላህ Subhanahu Wa Ta'ala የዲ من يشاء الى صراط مستقيم ተባሮቹ የሻ የፈለገውን ሰው ወደ ቀጥተኛው አቅጣጫ ይመራል ስለዚህ መጀመሪያም ወደ ካዕባ እንዲሰግድ ያዘዝኩ እኔ ነኝ ይዛን ጊዜ እሺ ብለህ ትእዛዙን አክብረሃል እንደገና ወደ ቤተል መቅደስ ዙርም ስልህ እሺ ብለህ ወደዛ ሄደሃል እንደገና ወደ ካዕባ ተመለስ ሲባልም እሺ ብለህ ተመልሰሃል ይሄ ሁሉ ምንድነው ምክንያቱ የጌታ ትእዛዝ መከበር ስላለበት ነው ዋናው ነገር የአንድ አቅጣጫ ሱፍ አይደለም ማለት ነው ወይም የተወሰነ አቅጣጫ ማምለክ አይምሰላቸውም እና ቦታው አላህ Subhanahu Wa Ta'ala ስለመረጠው ነው እንጂ ምን አለ ጌታ ተመረጠው ወደዚህም ዙር ቢለን ወደዚህም ዙር ቢለን የጌታ ታዛዥ ነኝ ማለት ያስነውራል ወይ ነው እና አላህ ከባሮቹ የፈለገውን ማለት አንተንና ኡመቶችህን ሌሎቹ ያልታደሉትን እድል ሰጥቷቸውና መርቷቸው ነውና ወደ ወደ ታዛችሁትም ዞሩት ይሄ ደግሞ ያስደንቃል እንጂ የሚያስነውር አይደለም ስለዚህ ሁሉም አቅጣጫ የአላህ ነው ትናንትም ዛሬም ምናልባትም ካስፈለ ነገር ወደ ፈለገው አቅጣጫ ጌታ ካዞረን የሱን ትእዛዝ መቀበልና መከተል ነው ተግባራችን ብለህ መልስላቸው ይላል ማለት ነው وكذلك جعلناكم امه وسطا በቂብላ ነጽነት እንደሰጠናችሁ የሁዶች ተጥላቶቻቸው ተቀጥላ ሳትሆኑ ራሳችሁን የቻለ የራሳችሁ ታሪክ እንዲኖራችሁ ወበቅብላችሁ ራሳችሁን እንዳስቻልናችሁ ሁሉ እንደዚሁ በተጨማሪ ጋናኩም ኡመተ ወሰጧ ከያረን ዑዱላ መካከለኛና ምርጥ የሆናችሁ ህዝቦች አደረግናችሁ ይላል አላህ Subhanahu Wa Ta'ala እና ወሰጥ ማለት አንደኛ ያው ቃሉ እንደሚያመለክተው መካከለኛ ማለት ነው መካከለኛ የሆነ ሰው ሚዛናዊ የሆነ ጉዞ የሚጓዝ ማለት ነው ወደዚህም ወደዛም ሳያጋድል እንደገና ምርት ፉዶላ ማለት ነው ወሰጥ ማለት አላ خير امه اخرجت للناس እንዳለው አላህ ከፈጠራቸው ሁሉ ፍጥረታቶች መካከል በዚህ ምድር ላይ ለሰው ልጆች ጥቅም የቆሙና የተባረኩ ህዝቦች ካሉ እናንተ ናችሁ በዚህ ደረጃ የተሰየማችሁት እንግዲህ እነሱ መቆጣታቸውና ማኩረፋቸው ካልቀረ በአንድ ፊቱ ቁጭ እንዲበዛላቸው የነሰለናንተ የሰጠሁትን ማዕረግም ጭምር ገልጣለሁ ዘላ ላይ ይላል አሁን በቅብላ ለምን ነፃ ሆናችሁ ለምን እኛ ጥገኛ ሳትሆኑ ቀራችሁ ብለው አይደለም ይተነዘነዙት ይሄ ብቻ አይበቃም እንደውም እናንተ ኸይረኡም አድርጋችኋለሁ ምርጦችና መካከለኞች ሁልጊዜ ሚዛናዊ የሆነ ጉዞ የምትጓዙ ጤናማ ህዝቦች አድርገን ፈይኛቸዋለሁ ይህን ሲሰሙ ደግሞ የበለጠ አንገበግባቸዋል ማለት ነው ለምንድን ነው ይሄን ያደረግነው ሊተኩኑ ሸሃዳ አለናስ ወመልቂያማ ወደፊት በህዝቦች ላይ ሁሉ እንድትመሰክሩ ነው ኡዱላን ኸያራ መካከለኞችና ምርጦች ያደረኳችሁ ለቃለ ምስክርነት ብቁ እንድትሆኑ ነው ይላል ማለት ነው ወይኩን ረሱል መልእክተኛችሁ ደግሞ እንደሆነ ነው አለይኩም በእናንተ ላይ ሸሂዳ መስካሪ ሙዘኪ ማለት ነው ፍቃታችሁን የሚመሰክር ማለት ምንድነው እንዳውም አሁን እነሱ ከኛ ጉያ ከኛ ተቀጥላነት ተነጥለው ለምን የራሳቸው ቂብላ አላቸው ገለጹን ብለው አይደለም እንደዚህ የተነከናቸው ባይገርማችሁ እቅጩ ልንገራችሁ እናንተን ኡመተል እስላምን ምርጦችና ከሁሉም የተሻላቸው ፍትሃዊ ትክክለኞች አድርጋቸዋለሁ በዚህ ማረጅም መበለቃቸው ንገሯቸው ይላል ማለት ነው ይህን ያደረግነው ደግሞ የውመል ቂያማ የሁሉም አለቃ መሆናቸውን ስለማረጋግጥበት ለዛ ቅድመ ሁኔታ ማመቻቻ ነው ይላል ማለት ነው የውመል ሲሆን ኡመቶች በሙሉ ይነሳሉ በየነብያቸው ስር ተቆልቁለው ጌታ ፊት ይቀርባሉ ለጥያቄ ማለት ነው እና እያንዳንዱ ኡመት የገሬ ኡመት ነብይ ልከላችሁ ነበረ ወጡ ለምን ነው እሱን ያልተቀበላችሁና ያልተከተላችሁ ሲላቸው ማጃአና ምን በሽሪ ወላ ነዲር ይላሉ ሌላ ቦታ እንደሚለው ቁርአን ጭራሽ አይናቸውን አጥበው ነብይ የሚባል አስተንቃቂ አበሳሪም አልመጣም የምን ነብይ ነው አረኛ ማንም የሚመጣልን የለም ብለው ይክዳሉ ማለት ነው ይሄን በሚክዱ ጊዜ የመጀመሪያው ባለ ታላቅ ሸሪዓ የነበሩት ነብዩላህ ነው ናቸው እሳቸው ይካዳሉ ስንት አመት ስንት ዘመናት የለፉት ሰውዬ ስንት አመት ነው እሳቸው ወዲያው ላይ የነበሩት 950 አመት የደከመው ሰውዬ ማጃአና ኑህ የሚባል ሰው ዛሬ ገና ሰማን ይሏቸዋል ጭራሽ አናውቀውም ሱብሃንአላህ የለመደ ልማድ እንግዲህ እዚህ ሲደረው እንደከረሙ እዛ ደግሞ በአላህ ፊት ተለጭራሹ እኛ ነው የሚባል ነገር ሰው አንድ ሰው ማይተናናቀም መጥቶም የነገረንም ያስተማረንም የለ ይላሉ ያኔ አላህ ኑህ Subhanahu Wa አንተ ሰው ልክ አደራ ለህዝቦች መልእክቴን አድርስ ነበረ አሁን ሰዎቹ ግን ምንም አናቅም እሱ የሚባል ሰው ስሙንም አልሰማንም ነው ይሉሃል እንዴት ነው አላደረስኩም እንዴ ይላል እያወቀው ማለት ነው አረኔ አድርሻለሁ ምን ምስክር አለ ማስረጃም ታይላል እሱ ዳይና ነው እንግዲህ ዳኛ ሌላ ምስክር አምጣ ያቃልሱ እሱ ግን ሰዎቹ ተቃዋሚ ናቸው ምስክር ማምጣት አለበት አላመጣ ግን እንዳላደረስክ ልትሆን ነው ይላቸዋል ማለት ነው ያኔ አላህ ረሱሎች ቀልጣፋ ናቸው እኔ ምስክር አለኝ ካስፈለገ ከበቂ በላይ ምስክር አለኝ አሉ ማን አለ ሲሉ መሐመድና ኡመቱ በከየት ወደ የታሉ ሰዎች ደግሞ ይሄውላችሁ አወናባች መሐመድ የሚባለኛ በእኛ ዘመን ሰብተንም አይተንም አናቅም የሌለ ሰው የማያቀን ሰው እንዴት በእኛ ጉዳይ ሊመሰክር ይመጣል ብለው እንደገና አሁንም ክርክራቸውን ይቀጥላሉ ማለት ነው ያና አላህ እኛ መቼ እንደመጣ አይደለም የምንጠይቀው ህጉ መሰረት አንድ ለምስክርነት የተጠራ ወገን በማንኛውም መንገድ ለዛ ነገር እውቀት ካለው መረጃ አለኝ ካለ የሚከለክለው የለም ከዘመኑ ምን አለን ከቦታው ምን አለን ከፈለገው መንገድ ግን እኛ ማወቁን አለማወቁን እናጣራለን ምስክርነት የተጠራን ሰው ይሄ ነገር ታውቃለህ ወይ ነው እንጂ ምንለው መቼ መጣ ማለት አያስፈልግም ይላል ማለት ነው በዛ መሰረት እንግዲህ የምስክርነት ሂደቱ ይቀጥላል ነው ሌሎችም ነብዮች እንደዛው ይቀጥላል هذا وصلى الله وسلم على النبي ቀጣውን በሚቀጥለው እንመለስበታል بسم الله والحمد لله والصلاة والسلام على رسول الله አሽ እንደገና ተመልሰናል ያው ስለ ነብዩላህ ኑህና ስለ ህዝቦቻቸው ንትርክና ፍጥጫ በመግለጽ ላይ ያለን ነበረ ጊዜው ያለቀው ከዛውን እንቀጥላለን እና ነብዩላህ ኑህ አለይሂ ሰላም ነብዩ መሐመድና ህዝቦቹ ይመሰክሩልኛል ብለው በሚቀርቡበት ጊዜ ህዝቦቹ ደግሞ በዘመናችንና በሀገራችን የሌሉ ህዝቦች በእኛ ላይ ሊመሰክሩ አይገባም የሚል ተቃውሞ ያነሳሉ ያኔ አላህ ደግሞ ፍርዱ ከለከላቸው እነዚህ ሰዎች መጀመሪያ ብቃት አላቸው ወይ ለምስክርነት በቂ ግንዛቤ ያላቸው የላቸውም ነው የሚጠየቀው እንጂ በዚህው ጉዳይ ችግር የለውም በፈለገው መንገድ መረጃውን ካገኙት ይላቸዋል ማለት ነው ያኔ ይጠራሉ ሞተ መሐመድ በእንዲህ አይነት ጉዳይ በኑህና በህዝቦች መካከል የነበረውን ሁኔታ ለምስክርነት ተጠርታቸዋል ስለዚህ ጉዳይ የምታውቁት ነገር አለ ወይ ሲባል አሁን ይላሉ ማለት ነው ስለዚህ እነሱን ደግሞ ማጣሪያ ያው ዝም ብሎ አሁን ስላለ ማንኛውም ቅጥረኛ ወይም ሙሸታም መሰክራለሁ ሊል ይችላል ስለዚህ ለነሱ ማጣሪያ ምን ይሆናል ወተቁነ ረሱሉ አለይኩም ሸሂዳ መለክተኛው ኃላፊነቱን ተወስዳለሁ ወይ ህዝቦች በዚህ ጉዳይ እናቃለን ስለቀሙን ወስደው ብለው ሊመሰክሩ ነው አንተ ለዚህ ጉዳይ የመመስከር ብቃት አላቸው የኔ ህዝቦች ብለው ዲዛር ትሰጣቸዋለህ ወይ ተብለው ይጠየቃሉ ማለት ነው እሳቸው ማዋን እሰጣለሁ ሐላፊነቱን ወስዳለሁ የኔ ቆሞች በትክክል ስለ ነብዩላህ ኑህና ስለ ህዝባቸው በቂ መረጃ አላቸው ብለው ምስክርነት ይሰጣሉ ተዚያ ይደረጋል উመቱ ማለት ነው ያኔ መስክሩ ይባላሉ ሊመሰክሩ ሲቀርቡ አሁንም ማጣሪያው ይቀጥላል ለመሆኑ እናንተ ተቃዋሚዎቻቸውም እንዳነሱት በመሰረቱ በእነሱ ዘመን አልነበራቸውም በእነሱ ሀገርም አልነበራቸውም በመዋከላችሁ በጣም ሩቅና ሰፊ ጊዜ አለ ጫፍና ጫፍ ላይ ያላችሁ የመጀመሪያው ረሱል ነው ነው የመጨረሻው ረሱል የእናንተ ነብይ ነው በመካከላችሁ ብዙ ኡማሞች አልፈዋል እናንተ የሁሉ ክፍተት እያለ ለዚህ ጉዳይ እንዴት እናቃለን ብላችሁ ትነሳላችሁ ይላቸዋል ማለት ነው እናቃለን የክፍተቱ እንዳለ እናቃለን ምንም ብንራራቅ ለዚህ ጉዳይ ግን በቂ መረጃ አለንና ነው ይላሉ እንዴት ብላችሁ አገኛችሁት መረጃውን በሚላቸው ጊዜ በእኛ ነብይ ላይ ያወረድከው ቁርአን ያንተ ቃል ነው ወይስ ይሉታል ማለት ነው አዎ እኔ ቃል ነው ስለዚህ አንተ ተዋሻለህ እኔ አዋሽም ስለዚህ ነግረህናል አንተ ካንተ ምንጭ ተነስተን ነው ቁርአን ያለውን ተመርኩዘን ነው ምን የምንመሰክረው ኢላዱ ማለት ነው እዚህ በቃ ተቀብለዋለሁ ይላል አላህ Subhanahu Wa Ta'ala በዛ መሰረት ያው ነብዩላህ ኑህ እና ቀውሞቻቸው ሱረቱ ኑህ ላይ ራሱን የቻለ ምዕራፍ አለን አይደለም እንደ ስለነሱ ታሪክ ምን እንደተደራረጉ ታተዘሩና ወደ ወላ ሱአን ወላ ወሰያሉ ሲደነፉ እንደነበረው ከዛም በረጃጅሙ ሱራ ስንት ጊዜ ነው ቅሳቸው ተመልሶ የመጣው በብዙ ሱራዎች ነው የነብዩላህ ኑህ ከነሱ ዘመኑ ሳይቀር ፈለጊተ ፊም አልፈ ኢላ 50 አማ የሚለውን ሁሉ አስጠብቀውናልና ይሄ ነገር የአላህ ቃል እስከሆነ አላህ ደግሞ የማይዋሽ እስከሆነ ድረስ ነብዩ መልእክቱን እስካደረሱ ድረስ እኛ የዘበን ክፍተት ችግር የለውም ያንተን ቃል ተንተረሰን ነውና ይሄን ነገር የመሰከር ነው በሱ በኩል ያወረድኩት የኔ ቃል አይደለም ቃል ብቃት የለነው እንወድቃለን ይሄ ከሆነ ግን ምንጩ አንተ ነህና በዚህ ላይ ተመርኩዘን ነው የመሰከርነው ሲሉ ያጠው ያበቅን ይቀበለዋል ያዘርከዋል ማለት ነው ወደ ቀውሙ ሙሳም ስትመጣ እንደዛው ነው የነፍራውንና የበኒ እስራኤሎች ቂሷ በቁርአን ከማንኛውም ቂሷ በጣም በስፋት ነው የተነገረው ቁርአን ውስጥ ያን ነገር ተመርኩዘ በነፍራውን ላይ ተመሰከራለ ማለት ነው እና እንደው እያለ እንግዲህ በሁሉም ኡማሞች ላይ ይመጣል የምስክርነት ሂደቱ ይህንን እድል የሰጠውት ለነዚህ উম্মቶች ነው አላህ Subhanahu Wa Ta'ala እድል እንግዲህ እንደ ሰው ግምት ቢሆን ኑሮ መስጠት ያለበት ቢያን በጎረቤት በቅርብ ዘመን እና በአካባቢ ለተላኩት ኡመሞች ነበረ ከነብዩላህ ነው በኋላ ቀጥለው የመጡት እነማን ናቸው ነብዩላህ ዲና ነሳሊህ ነበሩ የነሱ ኡመሞች ነበሩ የነሱ ኡመሞች ለመመስከር ፍቃድ የላቸውም ብዙዎቹ ለምን እነሱ ራሳቸው ወደ መዋላ እንቀበልም ብለው ማለት ነው ወአማዱ ፈሃዲናው ፈሳብ ለማል الهدى እያለ ከዛም ሌላ ያሉት ለዚህ ደረጃ ብቁ አይደሉም ብሎ አላህ ለመጨረሻው ኡመት ነው ድሉን የሰጠው ይሄንን ሰጠናችሁ በሚል ጊዜ ይሄ ደግሞ በጣም የሚያንገበግብ ነው ምክንያቱም በኒ እስራኤሎች አላህ Subhanahu Wa Ta'ala ነህኑ አብናኡላህ ወአህባሁ የሚሉ ጎበዞች ናቸው የአላህ ልጆችና ወዳጆች እኛ ብቻ ነን ከኛ ውጭ እንደው ሰው ነው እንጂ ምንም ዋጋ የለውም ይሉ ነበር ስለዚህ ባይገርማችሁ ዋጋ የሌላችሁ እናንተ ናችሁ እነዚህኞቹ የናቃችኋቸውማ የትና የት ቀድመዋችሁ ሄደዋል በእናንተ ላይ ምስክርነት የሚጠሩት ነገር እነሱ ናቸው በማለት የበለጠ እንደገና እንድናደዱና እንድበሳጩ ይህን መርዶ ነገራቸው ማለት ነው لتكونوا شهداء على الناس ويكون الرسول عليكم شهيدا መለክተኛው ነብዩ አለይሂ ሰላቱ ወሰላም በእኔ ኡመቶች ላይ ኃላፊነትን ወስዳለሁ እነሱ ለምስክርነት ብቁ ናቸው ብሎ ይመሰክርላችኋል ተዝኪያ ያረጋል እናንተ ደግሞ ከዛ ተነስታችሁ የምታቁትን መልስ ትሰጣላችሁ እኔም ደግሞ አቀራረባቸው ትክክል ነው ብዬ ቀበለዋለሁ ይሄንን ደረጃ ለእናንተ እንጂ ለማንም አልሰጠውም የት ነው የነሱ ታላቅነት ታዲያ ይላል ማለት ነው وما جعلنا القبلة التي كنت عليها አንተ ደግሞ ቀደም ሲል የነበርክባትን አቅጣጫ የስግደት አቅጣጫ ህጋዊ አቅጣጫ አላደረግናትም ኢላ ሊናዕለመ መን የተቢዑ الرسول ممن ينقلب على عقبيه መለክተኛውን የሚከተለውንና እንደገና ተጠራጥሮ ወደ ኋላ በተረከዙ ላይ የሚያሸገሽገውን ልንለየው እንጂ ለሌላ አልነበረም ቋሚ ቂብላ እንዲሆን አይደለም ያደረግነው መጀመሪያውንም ማለት ነው ማለት ምንድነው ለፈተና ነው መጀመሪያ አንተ ያባቱ የነብዩላህ ኢብራሂም ቂብላ ነው የተፈጠርከው እዛው አካባቢ ነው መጀመሪያውንም ቋሚ ቂብላ ካባ እንደሆነ አቃለሁ ግን ለተወሰነ ጊዜ ወደ ቤተ መቅደስ ዙር ያልኩህ ሰዎችን ለመፈተን ፈልጌ ነው ይላል ማለት ነው ለምን ወደ መዲና በምትሄድ ጊዜ በመዲና ዙሪያ ያሉ ይሁዶች ቂብላቸው በይተል መቅደስ ነው ስለዚህ አንተ የመግባኛ ነጥብ ይዘህ እንድትቀርብ ነው እናንተ አህለል ኪታቦች ናችሁ የቀደምት መጽሐፍ ባለቤቶች ናችሁ ባለሃይማኖት ናችሁ እናንተ ጋር አቅራኔ የለንም እነዚህ ምንም የማያውቁ ማህይሞች ታወታውያን ናቸው እንጂ ያስቸገሩት እናንተማ የአንድ ጌታ አገልጋዮች ነን ምንም ችግር የለም ምናልባት ቂብላ በስግደት አቅጣጫ ከሆነ ምን እሱ እሱም እንግባባለን ይሄው ወደ እናንተ ቂብላ መስገድ ይችላል ለማለት ነበረ ማን አንድነት እንዲፈጠር እና ጅሬ ግን ይሄንን ዲክመት አድርገው ወሰዱት ማለት ነው ዛሬ እኛን ቂብላ ከመረጠ የራሱን ትቶ ያው የራሱ ነብይ አለመሆኑ ምልክት ነው ነብይ ቢሆን ኑሮ የራሱን አቋም ይዞ ነበር የሚቀጥለው ወደኛ ከመጣ ግን ፖለቲከኛ ነው ፖለቲከኛው ጊዜ ተቃዋሚዎቹ የሚይዙትን አቋም ይገመግምና በዚህ ነጥብ ላይ መጋፈጥ አያዋጣኝም እዚህ ላይ መግባባት አለብኝ ብሎ ወደዛ ሸብከክ ማለት ነው እንደዛ ሊያረግ ፈልጎ እንጂ እውነት አላህ አዝዞት አይደለም ብለው ችግር መፍጠር ጀመሩ ማለት ነው ያኔ ወጥሮም ይሄን እንዲሉ እኮ ነው ያረኳቸው አላህ እና ዝም ብለህ ወደ ወደ ብትቀጥል ኑሮ እዛ ጊዜም በሌላ በኩል እንደገና ደግሞ ሊከራከሩ ነበር የመጨረሻው ነብይ ወደ እናንተን ቂብላ ለተወሰነ ጊዜ ይሰግዳል ብሏልና ተውራት አንተ ግን ባለህበት ነው የቀጠልከው ብለው ይከራከሩ ነበር ያ ግን ያዋጣቸው ነበር ምክንያቱም ተውራት ላይ ጥቅሳለና ማለት ነው አሁን ግን መጀመሪያ ወደ ራስ ቅብላ ሲሰግድ ቆይቶ ሂጅራ ስደት ሀገሩ ሲሄድ ወደ ሁለተኛው ቅብላ ይዞራል የሚል አንቀጽ ስላለ ያንን ተጠባቸው ስትመለስ ብልጥ ቢሆኑ ኑሮ ይሄ የተባለለት ሰውዬ ነው አንችለውም ብለው ጸጥ ማለት ነበረባቸው ሲሆን መቀበል እነሱ ግን ያን ነገር እንደማያውቁ ሆነው ማወላው ማንቺ ወለቲ ሙለቲ ካኑ አለይሃ እያሉ ማጠልጠል ጀመሩ ከፈለጋችሁማ እናንተ ናችሁ ወስላቶቹ እሱማ አድርግ የተባለውን ነው ትናንትም ዛሬም እያደረገ ያለውና እናንተ ምነካችሁ እውነቱን እያወቃችሁ እንደገና ያልተሳሳቱት ሰዎች ተተኛ መስላችሁ ምስሏቸው ሲል ምስጥሩን አጋለጠ ማለት ነው እና አላቂ በይ መጀመሪያ እንግዲህ ለማመን የፈለጉትን ወይም ለመግባባት የተቃረቡትን ሰዎች ትግላውን ሲለውጥባቸው እንግዳውስ እኛን ቅብላ አርክሶ ወደ አባቱ ሀገር ከተመለሰ እኛም እሱን አንቀበለውም ብለው ወደ ኋላ የሚቀለበሱትን ለመለየትና ለማጋለጥ ሲባል ሁን ተብሎ የተደረገ ነው ይላል ማለት ነው وإن كانت لكبيرة إلا على الذين هذا الله إن زلاي مخففة من الثقلانات وإنها كانت نبارة وإن كانت የሚለው ብትሆን እንኳን ተብሎ እንዳይተረጎም ማለት ነው وإنها كانت ይቺ የቂብላ ለውጥ ማለት ነው ወይነ ተህዊል የቂብላ من الكعبة إلى البيت المقدس ثم من المقدس إلى إلى مكة የቂብላ መለዋወጥና መገለባበጥ ስርዓት ለከቢራ ከባድ ነው ይሄ ለውጥ ኢላ አለ الذين هدى الله ቀናውን መንገድ በመራቸው ሰዎች ላይ ካልሆነ በስተቀር አላህ ሂዳያ የሰጣቸው ሰዎች ጉዳያቸው አይደለም እኔም እኮ የምፈልግብኝ ጌታዬን መታዘዝ ነው ዛሬ ወደ ስገድ ካለኝ ይሰግዳለሁ ነገም ወደ ስገድ ካለኝ ይሰግዳለሁ ምን ችግር አለው እኔ ቦታን አላመልክም ጌታ ያዘዘኝ ነው የምከተለው ብለው የሚከተሉትን ቅኖችና እንዴት ምንስ ቢሆን ያዕቆብ ቂብላው ይወድቃል እንዴት ይረሳል የሚሉትን ትዕቢተኞችና ዘረኞች ለመለየት ሁልጊዜ ያደረኩት ጉዳይ ነው ይላል ማለት ነው وما كان الله ليضيع ايمانكم ከዛ አያይዞ ደግሞ ሌላ ሹብሃ አመጡ ማለት ነው ይኸው እናንተ አሁን ትናንትና ወደኛ ቂብላ ስትሰግዱ ነበረ ከናንተ አባላት መካከል ወደዛ በመስገድ ላይ ያለ የሞተ አለ እነዛ የሞቱ ሰዎች ያው ዛሬ ወደዚህ ወደ ካባ ተመለሳችሁ የኛው ትክክል አልነበረም ብላችሁ አቋም ማስተካከላችሁ ነው እናንተ ስለዚህ በዛ ቂብላ ላይ ተጠምደው የሞቱ ሰዎች ከንቱ ናቸው ሶላታቸው ዋጋ የለውም እንደ ማለት ነው የሚል ደግሞ ውዥንብር ፈጠሩ ማለት ነው ያን በሚፈጥሩ ጊዜ ለዛ መልስ ሰጠ አላህ Subhanahu Wa Ta'ala وما كان الله ليضيع ايمانكم አላህ ኢማናችሁን የሚያባክን አይደለም ማለት ሶላተኩም ማለት ነው እዚህ ላይ የተፈሰረው ኢማነኩም ማለት ሶላተኩም ያነ ሶላት ሚያሩል ኢማን የኢማን መለኪያ ማረጋገጫ ናትና ማለት ነው እና ምን ችግር አለው እነዛ እኮ በወቅቱ ወደ ቤተ መቅደስ ዙሩ ተብሎ በተሰጠው ትእዛዝ መሰረት ነው ሲሰግዱ የቆዩት አጀላቸው አልቆ ተመለወጡ በፊት ከሞቱ ወደዛ በኩል ሲሰግዱትና የቆዩትን ሶላታቸውን አላህ ውድቅ አያረግባቸውም ተይዘላቸዋል ምንም ችግር የለም ተቁላ መስጠቷቱም ነው በጊዜው ትእዛዙን አክብረው እስከሰገዱ ድረስ አሁን ያቂብላ ተሽሯልና በዛ ስግደት ያያሉ ያለፉ ሰዎች ዋጋ የላቸውም የሚሉት ደግሞ ይሄ ሌላ ተንኮል ነው እናንተም ጅምሩ ስለመጨመር አላህ ግን Subhanahu Wa Ta'ala የወዳጆቹን ስግደት ከንቱ አያደርግባቸውም ተቀብሏቸዋል አለ ኢነላህ ቢናስ ለረኡፍ ረሂም አላህ በሰዎች እጅግ አዛኝ ሮሮ የሆነ ጌታ ነውና ሰዎች በሚችሉት መጠን የጌታቸውን ትእዛዝ ካከበሩና የሚፈልግባቸውን ካደረጉ የማይችሉትንና ያልደረሱበትን ነገር ካላደረጋችሁ ተብለው አይወነጀሉም ወይም ወረታቸው አይቀማም ማለት ነው በመልክ እንግዲህ በዛ እየሰገዱ የሞቱትን ሰዎች አላህ እንደተቀበላቸው መሰከረላቸው ሁልጊዜ ጥላት አንተ በጎረጎረው ቁጥር የበለጠ ይጠቅመሃል ማለት ነው ይሄ እንግዲህ አጀንዳ ባይነሳ ኑሮ እነዛን ሰዎች ይቀበላቸው አይቀበላቸው አልታወቀም ነበር ግን ይሄን በማንሳታቸው ባይገርማችሁ እነሱን ተቀብያቸዋለሁ ብሎ ተነጭራሹ ለእንደዛ ማስተናገኙ ማለት ነው ምስክርነት ተተሰብም እዛ አዝሞ ነበረ አይዟችሁ የነሱ ሶላት ዋጋ ቢስ አይደለም ተቀብለዋለሁ አላ ስለዚህ አንተ ጌታ ጋራ ከሆን ከጌታን ፍቃድ ካከበርክ ወደክበት ውደት ምን ችግር አለው በማንኛውም መልኩ የጌታ ታዛዥ ሆነ መገኘት ብቻ ነው በዛ ሁኔታ ላይ ከተገኘህ አንተ የምትችለውንና የማትችለውን ያልደረስክበትን ነገር ካላደረክ ተብለ አትጠየቅም ማለት ነው ለምሳሌ አንድ ሰው ሰልሞ አሁን ሰልሞ ተልቡ አንድ ሶላት ሳይሰግድ አስር ሳይሰግድ ቢሞት አላህ ይቀበለዋል በመስለሙ ብቻ ያለፈው ወንጀል አልኢስላሙ የጁቡ ማጠብ ነው ያለፈው ወንጀል በሙሉ ይምርለታል የሚመጣው ግዴታ ግን ወቅቱን ጠብቆ ነው የሚመጣው ሶላት አሳለፍ ካላሳለፍ የሚባለው የሶላት ወቅት ደርሶ ሳይሰግድ ከቀረ ነው እና ያለፈው ወንጀል በሙሉ ለሻሃደተኝ ሲናገር ግልጽ ብሎ ወድቋል ግን አስር ሳይደርስ ሞተ የሰው ሰው ንጹህ ነው ምንም ችግር የለበትም ማለት ነው ምናልባት ከኛ ከሙስሊሞቹም የበለጠ ሊሆን ይችላል እኛ ሙስሊሞች ሆነን ያበቃ በብዙ አመታት ብዙ ወንጀሎች አፍርተናል እነዛ ወንጀሎች ይማሩ አይማሩ አናቃቸውም እሱ ግን በማን ተሰጥቷል ተልቡ የሰለመ ሰው እቀበለዋለሁ ብሏል አላህ የ40 አመት የ50 አመት ወንጀሉ በአራት ደቂቃ አልቋል ማለት ነው አዲስ ደግሞ እንዳይመዘገብበት ገና እዚሁ አልመጣም ግዴታ ላይ አልተፈተነም ስለዚህ እንደዚህ ነው ጌታ ሙአመላ የሚያደርገው ማለት ነው እና ጅሬጅን ይሄን ይያወቁ ወደ 17 ወራት ወደ ቤተል መቅደስ ይሰግዱ የቆዩ ሰዎች ህገወጦች ናቸውና እነሱ እንግዳውማ ዋጋቢስ ናቸው ብለው ሲተቹ አይምሰልህ ወማ ካን አላሁ ሊዩዲያ ኢማነኩም አላህ ኢማናችሁን የሚያጠፋ አይደለም ለምንድን ነው ውድቅ የሚደረገው በእኔ ትእዛዝ እኮ ነው የሰገዱት በእኔ ትእዛዝ ተሰገዱ ድረስ እነዚህን ሰዎች አላህ በርህራሄው ተቀብሏቸዋል ምንም ችግር የለባቸውም ሲል መልስ ሰጠ ከዛ በኋላ ቂብላው እንዲለወጥ የሆነበት እንግዲህ የተለያዩ ምክንያቶች አሉ ማለት ነው አንደኛ አላህ ለህክማው ትሪተኞችንና ዘረኞችን ወይም ቀናኢዎችንና ትክክለኞችን ሊለይበት ነው ፈተና ነው ይሄን ያደረኩት ብሎ ነበረ ሁለተኛው ምክንያት ደግሞ ከነብዩ በኩል የነበረ ምክንያት አለ ቂብላ እንዲመረጥ ያደረገው ምናለ ቀድ ነራ ተቀልበ ወጅከ ፊሰማ አንተ ፊትህ በየለቱ ወደ ሰማይ እያንጋጠጥክ በጉጉት ስትቀላውጥ እንደነበረ አቃለሁኝ አለ አላህ Subhanahu Wa Ta'ala ያንተንም ፍላጎት ማርካት ስለነበረብኝ ነው ይላል ለነብዩ እንግዲህ ሰው ምንጊዜም ቢሆን በተፈጥሮው አገሩን ይወዳል ማንም ሰው ቢሆን የአገሩን ታሪክ ይቆራበታል ማለት ነው እንኳን ደስታቸው ያለ ሀገር ያለው ሰው ቀርቶ ማንም ቢሆን ስለዚህ ነብዩ አለይሂ ሰላቱ ወሰለም የመካን ከተማ በጣም ይወዷት ነበረ ወደ ሂጅራ ሲሄዱ ልክ ከተማ ወጣ እንዳሉ ዘወር ብለው አስተዋሉና መጨረሻ መዞሪያ ላይ በሐዘን ተመስጠው والله اني لعلم انك احب بلاد الله الي አንቺ አላህ ከፈጠራቸው ሀገር ሁሉ አላህ የመረጠሽና የቀደሰሽ ሀገር እንደሆነ አውቃለሁ ወለውላ አነ ቀውሜ ቀውሚ አፍረጁኒ ለማፈረጁ ወገኖቼ ባደረሱብኝ ተጽኖ እንደወጣ ባልገደድ ኑሮ አንቺን ጥቼ አንድ ቀን ማገር አልፈልግም ነበር እንደሰው ያናግሯታል መካን ማለት ነው ግን ምን ይሆናል ታቅሜ በላይ ስለሆነ ይቅርታ አድርግልኝ ጨክነ ተተኛርኩ እንዳትይ ሁኔታው አስገድዶኝ ነው ይላሉ ማለት ነው ከዛ በኋላ አላህ እነለዲ ፈረዱ عليك القرآن لرادك الى معاد ስሜታቸውን አየና አያንን ቁርአን ላንተ ያወረደልህ ጌታ እስላምን ያጎናጸፈ ጌታ ችግር የለውም ከትንሽ ጊዜ በኋላ ወደ አገርህ መልሰሃለሁ ብሎ አልገባላቸው ማለት ነው በዛ መሰረት እንደገና ደግሞ የቅብላው መዛወር በጣም ተሰማቸው ቢያንስ እንኳን ወደ አቅጣጫው እንኳን ዝሬ መስገድ አይፈቀድልኝም የሚል ስሜት አደረባቸው ማለት ነው ግድ የለም ያው ዝም ብለህ ያልኩህን ስማ አላቸው ማለት ነው ስለዚህ ሙሉ በሙሉ አላቃ ተቆረጠ ማለት ነው መጀመሪያ ታገሪቱ መውጣት አይፈልጉም ወጡ እንደገና ደግሞ በስግደት አቅጣጫውን እንኳን ይዘው እንዳይሰግዱ ወደ ቤተ መቅደስ ገር ካባን ወደ ጀርባቸው ሲባል በጣም ተሰማቸው ማለት ነው እንዲህ ማለት አይችሉም የጌታን ትእዛዝ ማክበር አለባቸው ግን ስሜታቸው ሙሉ በሙሉ ተስፋ አልቆረጠም ማለት ነው ስለዚህ በሰገዱ ቁጥር ዱዓ ያደርጋሉ መቼ ይሆን ወደ አገሬ ወደ ካባ የምትመልሰኝ እያሉ አንገታቸውን ወደ ሰማይ አሁን ይሄንን እንመለከት ዛት አያት ይዞ ይመጣ ይሆናል ጅብሪል እያሉ በየቀኑ ሰማይ አንጋጠው ይመለከታሉ ጅብሪል በመጣ ቁጥር ይሄን ነገር ይዞ ይመጣል ይላሉ ብዙ ጊዜ ወቅቱ እስከሚደርስ ግን ሌላ አያት ይዞ ይመጣል ዛሬም ስለዚህ ጉዳይ ምንም አላነሳም ነገ እንደዚህ ይጠብቃሉ ስለዚህ ምን አለ ቀድመራ ተቀልበ ወጅከ ሲሰማ ያለማቋረጥ ፊትክን የገለባበት ጥጥ ወደ ሰማይ ስትቀላውጥና በጉጉት ስትጠብቅ እንደቆየ አጣለሁ ይሄን ያህል የምትጓጓላትን ቂብላ እኔ አንተን ልነፍጋ አልፈልግምና ያንተንም ፍላጎት ለማርካስል ነው ተመለስ ያልኩ ይላቸዋል ማለት ነው የነብዩን ግሬ ፍላጎት ምን ያህል የሚያከብር መሆኑንም በግር መንገዱን ገለጸ በመሆኑም ፈለንወሊየነከ ቂብለተን ተርባሃ ካሁን በኋላ አንተ የምትወዳት ወደ ሆነች አቅጣጫ በእርግጥ እንመልሰሃለን ወትሮም ያንተ የጌታ ትእዛዝ ሆኖብህ እንጂ ካባን መልቀቅ አትፈልግም ነበርና ወደ አንተ ምርጫ እንመልሰሃለን ይላቸዋል ማለት ነው እና እሳቸው የሚፈልጓትና የሚናፍቋት ካባ ነበረችና ወደዛ በእርግጥ መልሰሃለሁ አላቸው በላ መልቀሰም አክዶ ፈወል ወጃከ ሸጥረ المسجد الحرام በዚህ መሰረት አሁን ወቅቱ ደርሷልና ካሁን በኋላ ቤተል መቅደስን ትተህ ወደ ተከበረው መስጊድ አቅጣጫ ፊትክን ታዞራለህ አላቸው እና አልሐራም የሚለው ቃል እዚህ ላይ ክልክል ማለት አይደለም ለተለመደው حرام ሲባል ممنوع ነገር አርገን ነው مناቀው አረብኛ ቋንቋ አንዱ ቃል በዚህ የተለያየ ትርጉም ይኖረዋል እዚህ ላይ በተለይ መስጂደል ማለት አልመስጂደል ሙህተረም ማለት ነው አልሙዓዘም ወይም አልሙቀደስ እንደማለት ነው ወደ ተከበረው ቤት አቅጣጫ ፊትክን አዙር ከዛሬ ጀምረ አላቸው ወደ ተከበረው ቤት ማለት ካበተል ሙሸረፋ ማለት ነው ወደዛ ፊትክን ማዞር ትችላለህ ካሁን በኋላ ተፈቅዶልሃል አላቸው አላህ Subhanahu Wa Ta'ala ያኔ ፈወሊ ወጅሃከ ስላለ ኺጣቡ በቀጥታ ለነብዩ ነው ፊትክን ወደ ተከበረው መስጊድ ወደ ካዕባ አዙር ሲላቸው ነብዩ ትዛዝ ፍቃድ መጣላቸው እኛ ወዴት እንስገድ ብሎ ኡመቶች ደግሞ ግራ እንዳይጋቡ ወሃይቱ ኩንቱም አዩሃል ኡማሃ እናንተም እናንተም ብትሆኑ በየትም ቦታ ከነብዩም ጋር ሆናችሁ ከሱም ውጭ ሆናችሁ በማንኛውም ዘመን በየትኛውም ማገር እናንተም ኡመተ ኢስላም ከዛሬ ጀምሮ ፈወሉ ጁሃኩም ፊቶቻችሁን አዙሩ ሻጥረሁ ጃሰል መስጂድ አልሐራም ወደ ተከበረው መስጂድ አቅጣጫ እናንተም አለቃችሁ ከዞረ ማን ትጠብቃላችሁ እሱ ጋር አብራችሁ መዞር ትችላላችሁ መጀመሪያ እሱ ያው ሲናፍቅ ስለነበረ ለአንተ ስል ለማለት ነው እንጂ ትዛዙ አጠቃላይ ነው እናንተም እሱን ተከትላችሁ መዞር ትችላላችሁ ይላቸዋል ማለት ነው እና ሸጥር ማለት ጀሃድ ማለት ነው አቅጣጫ እናንተም ከነብያችሁም ጋር ከሆነ ያው ኢማማችሁ ወደ ዞረበት ዞራላችሁ በአጋጣሚ እሱ በሌለበት ቦታና እሱ በሌለበት ዘመንም ቢሆን የነብያችሁ ቂብላ ተዛሬ ጀምሮ ወደ ካዕባ መሆኑ ተወስኗልና የትም ቦታ ብትሆኑ ኡመተል እስላም ወደ ተከበረው መስጊድ አቅጣጫ ዙራችሁ መስገድ አለባችሁ ይላል ወኢነ الذين اوتوا الكتاب እነዚያ ደግሞ ቀደም ሲል ኪታብ ተሰጥተናል የሚሉት አይሁዶች ለያዕለሙን በእርግጥ ያውቃሉ አለ ላሚቱ እቺ ሞቲያተል ቀሰም ትባላለች ለያዕለሙን ወላሂ ለያዕለሙ እንደማለት ነው እነዚህ የቀደምት መጽሐፍ ባለቤት ተብዬዎች ደግሞ በእኔ በክብሬ በግርማዬ ምን ሊነግራችኋለሁኝ ይሄ ለውጥ እንደሚካሄድ አበክረው ያውቁ ነበር አለ ሱብሃንአላህ እነዚህ ባለቤቶቹ አያውቁም መቼ እንደሚመልሳቸው ይመልሳቸው አይመልሳቸው ተስፋ ምኞት እንጂ አያውቁም ነበረ ማለት ነው ግን ለዛ ጥላቶቹ ከትንሽ ጊዜ በኋላ ለውጥ እንደሚመጣ ያውቁ ነበረ ያንን እያወቁ ምን መለሳቸው ምን ቀለበሳቸው እያሉ ያጨለጭላሉና ያብጠለጥላሉ በላቸውን ተመልከቱ እነዛ እኮ የኪታብ ባለቤት ነን የሚሉት የዛሬ የመጣው አዋጅ እንደሚመጣ በእርግጠኝነት ያውቁ ነበረ ይላል አነሁ الحق من ربهم ከጌታቸው የመጣው ትክክለኛው መመሪያ ካበተል ሙሸረፋ ቋሚ ቅብላ ትሆናለች የሚለውን አበክረው ያውቁ ነበር ይላልማን ይላል ማለት ወመላሁ ቢጋፊልን አማ ያዕመሉን ስለዚህ አላህ Subhanahu Wa Ta'ala እነሱ ከሚሰሩት ደባ የሚዘነጋ አይደለምና ይህን እያወቁ ነውና ለምንድን ነው እያልቅብላቸው ወደዛ የዞሩት እያሉ የሚኮንኑት እንደለም በሚሰሩት ደባ ነገ እንገናኛለን እንተሳሰባቸዋለን ይላል ማለት ስለዚህ ትልቅ ፈተና ነበረ ለሁሉም ኡመሞች ማለት ነው የተወጣውን ተወጣ የወደቀውም ወደቀ በዚህ ፈተና መጀመሪያ ስለዚህ ታሪክ በትንቢ የሚያውቁት አለል ኪታቦች ነበሩ እውነትም የሰውዬ ሰውዬ እንደተባለው ነውና ያላ መልእክተኛ ነው ብለው ይቀበላሉ ተብሎ የሚጠበቁት እነሱ ነበሩ እና ሙስሊሞቹ ደግሞ እንደውም ተቃውሞ ማንሳት ያለባቸው እነሱ ነበሩ መካ ያሉ ያገራቸው ቂብላ እንደገና ተሽሮ አቁታ ሀገር ሲሄዱ እንደ ነው የምትወስደን ያለው የራሳችን ታሪክ ትተን እናርቅሰን እንደገና ይሁዳ ተቀጥላ ታረገናለህ እንዴ ማለት የሚገባቸው ሙስሊሞቹ ነበሩ ማለት ነው ግን እነዚህ ሙጤዎች ወቀናኤ በመሆናቸው መጀመሪያ አላህ ነብይ ነው ያላህ ነብይ አይዋሽም አላህ ደግሞ እኛን የሚጎዳ አይሰራም በሚል መልክ ወደ ወሰደብን ይውሰደን ብለው እጅ ሰጡ ማለት ነው ግን ውስጡ ስሜቱ አለ ለምንድን ነው የኛ ቅብላ የወደቀው ይሉ ነበረ በስሜታቸው ማለት ነው ነብዩም ጭምር ስለዚህ አላህ Subhanahu Wa Ta'ala እነዛን ሰዎች የሚሉትን ለማሳጣት ነው ወደኛ ቅብላ ዝሮ ተሰገደ ነገ ደግሞ የኛን ሃይማኖት ይቀበላል የሚል አሉባልታ ማስፋፋት ሲጀምሩ እንግዳው ተስፋን ቁረጥ ለጭራሽ ቅብላን ያውል ብሎ እንድመለሱ አደረጋቸው ማለት ነው እና ይሄንን ተንኮላቸውን አላህ Subhanahu Wa Ta'ala ወመላህ ቢጋፊንን አማ ያመሉን እነሱ እውነቱን እያወቁ እናንተን እንደ ጥፋተኛና እንደ ተወናባጅ አድርገው በመፈረጃቸው በሚሰሩት ደባና በዱለታቸው እኔ ይጀላቸዋለሁ ዋጋቸውን ያገኛሉ ሲል ዛተባቸው هذا وصلى الله وسلم على النبي وعلى اله والسلام الله صلى الله عليه وآله وسلم አሁንም ተመልሰናል እና አላህ Subhanahu Wa Ta'ala በማንኛውም አጋጣሚ የሁዶችን ተንኮልና ደባ ማጋለጥና ሙእሚኖችን ማንቃት ማጠናከር ነውና አላማው በቅብላም ዙራ በተፈጠረው ውዥንብር መመሪያውን እየሰጠና ወዳጆቹን እያጠናከረ እነዛን እያጋለጠ ነው ያለው ማለት ነው እነዚህ እንግዲህ አለል ኪታቦች በተለይም የሁዶች በጣም ዘረኞችና ተንኮለኞች ከመሆናቸው ብዛት የተነሳ በማንኛውም መልክ እስላም የሚወስደው እርምጃ አይጥማቸውም ስለዚህ አላህም ደግሞ ስብሓናሁ Wa እነሱም በሚገባ ነው የሚከታተላቸው ተንኮላቸውን ሁሉ በማጋለጥና በማፍረጥረጥ። ወላይና ተይተ الذين اوتوا الكتاب بكل ايه قال والله አንተ እነዛን ቀደም ሲል ኪታብ ተሰጥተናል የሚሉትን ህዝቦች በማንኛውም መረጃ እንድትመጣላቸው አንተ ለምታነሳው ጉዳይ አጥጋቢና ከም ካስፈላጊው በላይ ግልጽ የሆነ ማስረጃ እንኳ ይዘህ ብትመጣ በተለይም በዚህ በቂብላ ጉዳይ ማለት ነው ማሰሪው ቂብላተክ ያመጣውን ያል ማስረጃ መጣ እንኳን ያንተን አቅጣጫ ህጋዊ ነው ብለው አይቀበሉም ይላቸዋል ማለት ነው እንግዲህ ድርቅናቸው ይሄን ያል ነው ማለት ነው ከሁሉም በላይ የሚያውቁት ይሄ ነገር እንደሚሆን ከአላህ እንደመጣ እነሱ ናቸው ይሄን እያወቁ ግን ለፈለከውን ያል ማስረጃ መፈናፈኛ የሌለው ነጥቦችን አንጥተህ እንኳን ብታስረዳቸው ያንተ አቅጣጫ ካባ ትክክለኛ ቅብላ ነው ብለው ሊቀበሉና ሊከተሉ አይችሉም ለምን አቋም ይዘዋልና ማለት ነው የራሳቸው ዘረኝነት ከኛ በላይ ላሳር የሚለው በሽታ ስለመረዛቸው የፈለገውን ነገር አንተ ምታስረዳቸው እንኳን ያንተን አቅጣጫ ሀቅ ነው ብለው አይቀበሉምና አይከተሉም ይላል ይህ ከሆነ ደግሞ እነሱ በባጢል በውሸት ላይ ይሄን ያህል ከገረሩ አንተ ደግሞ በእውነት ላይ ከዚህ በላይ መጠንከር አለብህ እና ወማ ይታደን አንተም ደግሞ ካሁን በኋላ የነሱን አቅጣጫ የምትከተል አትሆንም በምንም አይነት የፈለገው ቢሆን ይላል ማለት ነው ትናንትና በእኔ ፍቃድ ነው ወደዛ እንድትዞር የሆንከው አሁን ግን የተዞረለት አላማ ተረጋግጧል ምን እንደተፈለገ እኔ አውቅ ነበረ አሁን ግን እነሱ ተቀየሙኝ ብለህ እንደገና ወደ እነሱ ለመዞር ብታስብ እንኳን አበደን አይፈቀድልህም አላቸው ማለት ነው وما انت بتابعين قبلتهم انت يا اهل الكتابችን አቅጣጫ ተከታይ አትሆንም ካሁን በኋላ وما بعدهم ደግሞ ከነሱ ከፊላቸው ቢታዲን ተከታይ አይደለም ቅብለተ ባዲን የሌላውን አቅጣጫ እነሱ መጀመሪያ ይችግር የጀመራቸው ዛሬ አይደለም እኮ አሁን ቀደም የችግር ሌሎች ኡመቶች ጋር አጋጭቷቸዋል ይሄንንም ወቅ ይላቸዋል ለመከራከር እንዲመቻቸው ማለት ነው ማለት ሲባሉ ሁለት ናቸው የይሁዶችና ነሳራዎች ማለት ነው የይሁዶች በቅብላ ጉዳይ የተጋጫቸው ዛሬ አይደለም ክርስቲያኖች ጋር ቅራኔ ያላቸው አይደለም እንደይላቸዋል። እና ሁለታችሁ ማለት ኪታብ በሚለው ስም ተጠቃላችሁ እያላችሁ እናንተ መጨናነፍ አልቻላችሁም በዚህ ነጥብ ላይ አሁን እንደገና ሶስተኛ አካል ሲመጣ የራሳችሁን ድክመት ሳታርሙና አንድ ግንባር ሳትፈጥሩ ከሶስተኛው የማይቻለው አካል ጋራ መላተም እንዴት ሊያዋጣችሁ ይችላል ይላቸዋል ከፊላቸው አለል ኪታብና አለል ኪታብ በዚህ ነጥብ ላይ ጭራሽ አይቻቻሉም እና እነሱ በይተል መቅደስ ነው የሚሉት ይሁዶቹ እነኞቹ ደግሞ ምስራቅ ነው የሚሉት ስለዚህ ምን አገናኝ ሁሉም ባለው ግርር አንዱ ለአንዱ ላለመቸነፍ ማለት ነው በዚህ ሁኔታ ላይ እያላችሁ እንደገና የታላቁ ነብይ ጋር መጋጨት ደግሞ ምንም አያዋጣችሁም ማለት ነው ወማባዱ አህል ኪታቢ ሊታቢን ቂብለተ ባዕድን ይሁዳው የነሳራውን ነሳራው የይሁዳውን ቂብላ ሊቀበል እንደማይችል የታወቀ ነው ይላል ወለይን ተባታ هواهم من بعد ما جاءك من العلم እና አንተ ካሁን በኋላ የነሱ ዝንባሌ ብትከተል ላንተ ተጨባጭ የሆነ ዕውቀት ከደረሰ በኋላ ካሁን በኋላ እስከ ዓለም ፍጻሜ ድረስ ቋሚው ቅብላ ካዕባ ነው የሚል ውሳኔ ሰጥቻለሁኝና ይህን ካሳወቅኩ በኋላ ከእነሱ ጋር ለመስማማትና ለመግባባት ብለት የእነሱን ፍላጎት ለማስተናገድ ብትሞክር እነከ ኢዘን ለሚን አዛሊሚን አንተ ያነ ከበደለኞች ትሆናለህ ሲል አስጠነቀቀ አለ ሰላት ሰላም ስለዚህ የፈለገውን ያህል ቢያደርጉም ካሁን በኋላ እርማቸውን ያውጡ ወደ እነሱ ቅብላ መመለስ አይታሰብም በተለያየ ምክንያት ምናልባት ተጽኖ አድርገውበት አቅም በላይ ሆኖብህ እንኳን ወደ ብትመለስ ያን ጊዜ ቁርጡን ወቀው አንተ ራስህ እንደነሱ ዛሊም ትሆናለህና ካሁን በኋላ ወደ አለል ኪታቦች አቅጣጫ መዞር አይታሰብም ሲል የመጨረሻ ውሳኔውን ሰጠ ማለት ነው الذين آتيناهم الكتاب يعرفونه كما يعرفون أبناءهم እና አሁን እነሱ ስጉር ደባ በማጋለጥ ላይ ቀጠለ እነዚህ የቀድሞ መጽሐፍ ባለቤት ነን ተብዬዎች ይላል በተለይ በዚህ ነጥብ እኮ የማያወላዳ ግልጽ የሆነ መረጃ ነው ያላቸው ይላል እነዚህ ቀደም ሲል የኪታብ ባለቤት ነን ባዎች ያሪፉነው ይህንን የቂብላ ለውጥ እንደሚመጣ የአቅጣጫ ለውጥ እንደሚመጣ በመቶ በመቶ ያውቁት ነበር አንተ ሳትፈጠር ገና የእስላም ሳይመጣ የመጨረሻው ነብይ ማንም ይሁን ማን የመጨረሻው ነብይ ወደ ካባና ወደ ቤተል መቅደስ ይሰግዳል የሚለውን ወትሮ ገና ነበር የሚያውቁት ይላል ሱብሃንአላህ ስለዚህ ያ ሳይሆን ቢቀር ነበር አጠያቂ የሚሆነው የመጨረሻ ነብይ ነኝ ብሎ መጥቶ ተውራት ግን ወደ ሁለት ቂብላ ይሰግዳል ብሎ ነበርና ሳይሰግድ ቀረ ይሄ አወናባጅ ነው መባል የሚገባው ያ ቢሆን ነበር እነሱ ግን የሚያውቁትን ነገር ሲደረስ እንደ ወንጀል አድርገው ይፈርጃሉ እንደገና ማለት ነው ያሪፉናው ይሄንን የቂብላ ለውጥ ያውቁታል ወይም የቂብላውን ለውጥ ይዞ የመጣውን ግለሰብ ማንነት ያውቃሉ አንተን ራስህን ማለት ነው አንተንም ይዘ የመጣውንም ለውጥ ገና አንተ ተመፈጠረ በፊት አበክረው ያውቁታል ይላል አላህ Subhanahu Wa Ta'ala የሚያውቁት ምን ያህል ነው እርግጠኝነት የሚሆኑ ሰማያሪፉን አብናሁም የገዛ ልጆቻቸውን የሚያውቁትን ያህል ይላል ምን ያህል እርግጠኛ እንደሆኑ ማለት ነው የገዛ ልጁን አንድ ሰው ከሌላ ከመንደር ልጅ ለይቶ የሚያውቀው ምን ያህል ነው ምን ያህል ነው ተብሎ ለመለካት ይቻላል አሁን አንተ ልጅ ሰፈር ሄዶ ይጫወታል ብዙ ልጆች ተከማችተዋል ወሮ ያሩ ይሯሯጣሉ አንተ ዛሬ ልጅ ልትጠራ ልጅ ይጠፋብሃል ብዙ ልጅ ስላሉ ያለውን በቃ አንተ ገሌ ብለህ እጅን ያዘርገህ የምትወስደው ማለት ነው እና የዛን ያህል ያውቁታል የነቢዩ መሐመድን ጉዳይና ይዞት የመጣው ለውጥ የሁዶች በተለይ ልክ እንደዛ ነው የሚያቆት ይላል አላህ Subhanahu Wa Ta'ala ያን ያህል የሚያውቁት ሰው ግን ምንም እንደማያውቁት ነው ይደናበራሉና ያወናብዳሉ ከማርፉና በአሁን ልጆቻቸውን እንደሚያቁ ያህል ወኢነ ፈሪቀ ሚንሁም እና ይህን ያህል ላወቁት ለምንድን ነው የሚቃወሙት ካላችሁ ከነዚህ ከአህል ኪታቦች እኮ ካፊሮቹ ሁሉም ባንልም ይላል አዳለቱላ ተመልከት ከነዚህ መካከል ትንሽ ለዘብ ያሉ አሉ እነዛንም አብሮ ላለመበደል ወኢነ ፈሪቀ ሚንሁም አክራሪዎችን ነጥሎ መጣ ማለት ነው ከነሱ የተወሰኑት ካፊሮች ዘረኞቹና የጠናባቸው ለየክቱሙን الحق ሐቅን ድብን አድርገው ይደብቁታል ወሁም ያለሙን እነሱ መቶ መቶ እያወቁት ይላል ይህ ነው በሽታቸው በእነሱ በኩል ያልመጣ ሐቅ አይዋጥላቸውም ይህ ነው እንጂ ችግሩ ሳያውቁ ቀርተው አይደለምና ይህንን አውቀህ ደግሞ አንተ በመጡበት ቢመጡ ካሁን በኋላ ለነሱ እንዳትለዝብላቸው ጠንከር ብለህ ተቋቋማቸው ይላል ማለት ነው እዚህ ላይ የምሳሌው አነጋገር ገረማቸውና ዑመር ኢብኑ ኸጣብ አብዱላህ ኢብኑ ሰላም የውዶቹ ትልቅ ካፋም አባስ የነበሩት ሰው ሰልመዋል ረዲየላሁ ዐንሁ አርባ እና አብዱላህ አላቸው አንድ ቀን እኔ አንዳንድ ጊዜ ብዙ ልጠይቅህ የምፈልገው ነገር አለ ይህን ጠይቃለሁና በሌላ ነገር ሻከላለሁ ዛሬ አስታወስኩኝ አንድ ጥያቄ አለኝ አሏቸው ለአብዱላህ ኢብኑ ሰላም ዑመር ኢብኑ ኸጣብ ምንድነው ሲሏቸው እንደምታቀው የቅብላው ጉዳይ ምን ያህል እንዳወዛገበን ታውቃለህ በወቅቱ ግን አላህ ያሪፉነው ከማ ያሪፉነ አብናአሁም ይላል እና ያንን ነብዩ መሐመድ እና ይዞት የመጣውን የቅብላለውት የሁዶቹ በእርግጠኝነት ያቁታል እርግጠኝነታቸው የገዛ ልጆቻቸውን ከባዕር ልጆች ለይተው የሚያቁትን ያህል ይላል እውን አንተ እንግዲህ ከይሁዶቹ አንተ ጥና አንዱ ነበር የነቢዩ መሐመድን መሐመድንና ያመጡትን ለውጥ ተመስለን በፊት በዛ ደረጃ ነበር ወይ የምታቀው ብለው ጠየቋቸው ሰላም ምን አሉ እንግዲህ አላህ በአማካይ ይመስለኛል የተናገረው አሉ አማካ አብዛኛውን ህዝብ አጠቃላይ የውዲያን ህዝብ ለመገምገም ያው እነፈሪቀ ምንሁም እንዳለው አብዛኛው የዚህን ነው እውቀቱ ለማለት እንጂ ጣራው አድርሶ አይደለም የተናገረው አሉ እኔ ባይገርም ከዛ በላይ ነበር ማቀዋል እንደኔ በግለሰብ የኔ የግለሰብ አቋም ስለሆነ የኔን ሳይሆን ያዘው የብዙሃኑን ህዝብ ነው አለ እኔማ እንደግለሰብ ከዛ በላይ ነበር መሐመድን ማቀው ከመስለሜ በፊት ይላሉ ማን አንተ ደግሞ አበዛው አጣጋንና እውነቱን ንገረኛ አላችሁ እርግጠኛ ነኝ አሉ ማስረጃ ለዚህ አባባሌ ምንድነው ማስረጃ ሲሮ ይሄ እኮ መሐመድና የቂብላ ለውጥ የሚባለው ነገር በተውራቱ ሲነገር ምንጩ ከየት ነው አለ አብዱላህ ብን ሰላም ነዘለ الامين السماوي الى الامين الارض ያላቸው የሰማዩ ታላቅ የአላህ ተወካይ ጅብሪል الامين ይህን ውሳኔ ይዞ ወደ ታላቁ የመጨረሻ የአላህ ተወካይ ወደ መሬት ወረደ እነዚህ ሁለት የአላህ ባለሟሎች ተቀባብለው ያመጡት የጌታዬ መልእክት ነው ስለዚህ ይህንን ከባለቤቴ ጋራ እንዴት አወዳድረዋለሁ ባለቤቴ ልጅን ወልዳ ይሄ ያንተ ልጅ ነው ብላ የምታስረክበኝ ሚስቴ ናት ሚስቴ እውን የኔ ልጅ ሁን ወይስ ሌላ ጨምራበት ይሆን ምንም ማረጋገጫ ሱብሃንአላህ እሷን ምን እኮ ነው ያው የኔ ሚስት ናት መቼም በሷ በኩል የመጣው ልጅ ነው ብዬ ግሻው ግደለም ብዬ ካልሆነ በስተቀር ልጠረጥር እኮ እችላለሁ ለከይደኩና አዚም አልተባሉም እንደ የመንደሩን ሰው ያስተናገደች የጋራ ልጅ ልታመጣልኝ አትችልም እንዴ ያንን እንግዲህ እነ ጅብሪሉል አሚንንና መሐመዱል አሚንን ግን እንደሚያርክ መመገብ አልችልም ከዛ በላይ ናቸውና በእነሱ በኩል የመጣውን መረጃ ይህ እንደነገረችኝ አድርጎ ማየት በእኔ አይጠበቅም አሏቸው ሱብሃንአላህ ይህ እንግዲህ ያወቁት ቅን ሲሆኑ እንደዚህ ናቸው ማለት ነው ሌሎቹ ግን የእሳቸው ጓደኞች ነበሩ ለምን ይሄን አልታደሉም ልግመኝነታቸው ዘረኝነታቸው ማለት ነው በሽታቸው እና አላህ ይሄንን አረጋግ ለየቱሙን الحق የሚያውቁትን ሀቅ ድብን አርገው ይደብቁታል ወሁም ያለሙን እያወቁ ሳያውቅ አንድ ሰው መስሎት ሊሳሳት አያስገርምም ግን እያወቀ እውነቱን ነገር ድብን አርጎ በሚክድ ጊዜ ምን ተለዋለህ ያ እንግዲህ ተሳስቶ የሚያሳስት ተራ ህዝብ ነው ትውልዶችን ገደል ውስጥ የሚጨምር ማለት ነው ስሙ ትልቅ ነው ገሪ አሊም ነው ሙፍቲ ነው ከተባለ በኋላ ያ ሰው ላላ ቀደረላ ጀላል ከመጣበት ስንት ሚሊዮኖች ናቸው ተሸገሬ በላይ ማን አለ እንደዚህ ብለው አልሳቸው ማን ነው ተሻለ ሊገለብጥ የሚችለው እያለ ስንቱን አህባሽ ጋር የሚጓዘው አይደለም እንደዛ ነው ጠማማ አላህ እውቀት ያላቸው ሰዎች ሲጠሙ አያድርስ ነው ብቻቸውን ሳይሆን የሚጠፉት መላይኖችን ይዘው ነው ገደል የሚገቡት ማለት ነው ስለዚህ ለየክቱሙን الحق وهم يعلمون እያወቁ እውነትን ይደብቃሉ ይህ ነው እንጂ ችግሩ ያንተና ይዘው የመጣው ለውጥ የሚያጠራጥርና የሚያከራክር አይደለም ከቶም ይላል ማለት ነው አልሐቁ من ربك እና አሁንም ደግሜ ደጋግሜ ማረጋግጥልህ ነገር ቢኖር ይህ ነገር ከጌታ ገብቶ የመጣ እውነት ነው አላቸው አትጠራጠር የፈለገው ሰው ቢያወናብድህ ጆሮ አትስጠው የአንተ ቂብላ መለወጥ ከረብ العالمين የተወሰነና የመጣ ሐቅ መሆኑን አሁንም ደግሜ አረጋግጥልሃለሁና ፈላተሙ ፈላተኩነና من الممترين ውሸታሞች ቢረባረቡ ይሄን ነገር እንደ ውሸት ላድርገው ለመሳል ቢሞክሩ አንተ ከተጠራጣሪዎች እንዳትሆን እርግጠኛ ነኝ ከኔ ነው ውሳኔው የመጣው ሲል አረጋግጠላቸው ማለት ነው ወሊኩል ወጅሃቱን ሆም ወሊሃ እኔ እንግዲህ የወላችሁን ጌታ እንደመሆኔ ለሁላችሁም መመሪያ መስጠት በጃችሁን መንገድና መምከር ነው ያለብኝ ከዛ በኋላ ግን ማንኛውም ሰው የራሱ ምርጫ ይኖረዋል ለሁሉም ህዝቦች ራሳቸው የሚወዷቸውና የሚመርጧቸው አጣጫ ይኖራቸዋል በቂብላ ቢሆን ማለት ነው ስለዚህ ይሁዳ የራሱ የሆነ ቂብላ አለው የለመደው እስከዛ ድረስ ለውጥ እስከሚመጣ መቀጠል ይችላል በቀደምት ነብያቶች ተፈቅዷልና በእነ ማለት ነው ክርስቲያኖችም ደግሞ ለራሳችን የምንለው ቅብላ አለን ካሉ ሊሄዱ ይችላሉ ለጊዜው ሌላ ተለዋጭ እስከሚመጣ ድረስ ማለት ነው አንተም ደግሞ የራስን አቅጣጫ ይዘህ ስትመጣ ከየማንም ተለጣፊ መሆን የለብህም በራስህ አቅጣጫ መጓዝ ትችላላችሁ ይህም ደግሞ እነግራለሁኝ ከነገርኩ በኋላ ጌታ ያለውን መቀበልና አለመቀበል የራሳችሁ ምርጫ ነው ለሁላችሁም የራሳችሁ የሆነ አቅጣጫ የመስጊድ አቅጣጫ አላችሁ ይላል በመሆኑም ፈስተቢቁ ኸይራት መልካም ስራን ተሽቀዳደሙ ዋናው ነገር እገሌ ወደዚህ ዞረ እገሌ ወደዚህ ዞረ እያሉ መናከስና መናቆር ሳይሆን ትልቁ ቁም ነገር ጧዓ ነው ጌታ ያዘዘውን ነገር ለመስራት ተሽቀዳደሙ ትናንትና ወደ ቤተል መቅዲስ ትገድ የተባለውም ሰው ጌታ ስላዘዘው ስለሆነ ወደዛ ከሰገደ ወደ ኸይር ነገር ቀደመ ማለት ነው አሁን ደግሞ ወደ ካባ ዙር ከተባለ አሁንም የጌታ ትእዛዝ ነው ወደዛ ከዞረ አሁንም ኸይርን ተሽቀዳደመ ቀደመ ማለት ነው ምን ችግር አለው ዋናው ነገር ለኔ ታማኝና አገልጋይ መሆኑ ነው እና ወዴትም አቅጣጫ ብትሰግዱ በእኔ ፍቃድ እስከሰገዳችሁ ድረስ በኸይር ነገር መሽቀዳደማችሁ ደስ ይለኛል እንጂ ይህንም የተወሰነ አቅጣጫ ይዞ በዘረኝነት ወንጀታገቱ ከኔ ዘንዳ ቦታ የለውም ይላቸዋል ማለት ነው አይና ፈስተቢቁል ኸይራት አላህ የመረጠውና የወደደውን ነገር እናንተ ለመቀበልና ለመከተል ተሽቀዳደሙና ተረባረቡ እንጂ የገሌ ቅብላ ወደዚህ ነው የኔ ቅብላ ወደዚህ ነው ይላላችሁ በዘረኝነት አትጓተቱ ይላል ማለት ነው አይነማ ተኩኑ የእቲ ቢኩም ጀሚዓ የጥቦታ ቦታ ብትወድቁ አላህ ከያላችሁበት አንስቶ ሰባስቦ ነገ ለሂሳብ ያቀርባችኋል ያን አትርሱ እዛ መድረክ ላይ የሚያዋጣቸው ወደ ምስራቅ ወይም ወደ ምዕራብ ወደ ደቡብ ወይም ወደ ሰሜን ሰግጃለሁ ማለቱ ሳይሆን የጌታን ትእዛዝ አክብር ያለው የሚለው ነው ትልቁ ነጥብ ማለት ነው እና የትም ቦታ ብትሆኑ አንተ የትም ዓለም በየትም ዘመን ብትሞት ነገ ቂያማ ሲደርስ አላህ ከያለበት አንስቶ ሰብስቦ አከማይቶ ለፍርድ ያቀርባል ያኔ ስትቀርብ አንተ ቅብላ ወዲህ ነበር የሚለው አይደለም ጥያቄው ዋናው ጥያቄ አንተ የጌታ ትእዛዝ ተቀባይ አክባሪ ነበር ኮይስ ነው የሚለው አጠቃላይ ጥያቄ የጌታ ትእዛዝ አክባሪ ነኝ ብለህ ከመጣ ሰብቁል ኸይራት የሚለውን መመራ ተግብረው ከሆነ በቅብላውም ሆነ በሌላው ጉዳይ ጌታ ያለኝን ሁሉ አድርጃለሁ አቅሜ በፈቀደ ቁጥር ብለህ ከመጣ ይቀበልሃል አለበለዚያ የተለያዩ ሙኻለፋዎችን አድርገህ ቅብላዬ ቤተል መቅደስ ነበረ በማለት ይጠርቃለሁ ብለ ከሆነ ይሄ ቦታ የለውም ይላል አላህ Subhanahu Wa Ta'ala ናቋ ዋናው ነገር ዑቡድያ ነው የሚፈለገው ለጌታ ታማኝና ታዛዥ መሆን ታዛዥ ከሆንክ ወደ በየቀኑ ቅብላ ቢፈጥር ታላ ይችግራለሁ ዛሬ በስገድ ዛሬ በስገድ ባንዲ ቀን አምስቱን ሶላት በአምስት አቅጣጫ ስገደው ቢልህ ችግር አለው የታና አይደል ሁሉም ሶላቶች የራሳቸው ጭብላ ቢያረግላቸውና በዛ ተሰገር ካንተ ትክክለኛ ነህ ማለት ነው ግን አንዱ ይሄ አባቴ ያያቴ ቂብላ ይሄ ነው ብሎ ሁሉንም ሶላቶች በአንድ አቅጣጫ ተሰገደ ወንጀለኛ ይሆናል ለምን ከጌታ ፍቃድ ውጭ ስለሚሆን ማለት ነው ስለዚህ መለኪያው የለመዱትና የወደዱት መሆኑ ሳይሆን ጌታ የፈቀደውና የመደበው መሆን አለበት ያ ከሆነ ደግሞ የተለያዩ ቅብላዎችንም ከመደበ እንደ ትእዛዙ ወደ ታዘዘው ተዞራለን አንድን ቅብላ ተመረጠል በቆሚያ መልክ ያንን ተከተላለ መዳኛው ይህ ብቻ ነው ይላል አላህ Subhanahu Wa Ta'ala እና ያቲኩም الله جميعا የሚለው የውመል ቂያማ ነው ዛሬ ማንም ሰው የፈለገውን ማውራት የፈለገውን መስራት ይችላል አልየውመ አመሉን ወላ ሂሳብ እንደሚባለው ማንም ሰው እንደፈለገ መፈንጨት ይችላል የሥራ መድረክ ነው የፈለከው ስራ ነገ ደግሞ የሂሳብ መድረክ ይመጣል እዛ ሂሳብ መድረክ ላይ የምትጠየቀው አንተ የማንዘርነህ ወይም የማንቅብላ ቅብላ ተከታይነህ የሚለው ሳይሆን አንተ ለጌታ ታዛዥ ነው የሚለው ነው አጠቃላይ ጀነራል ጥያቄ ነው የሚቀርብልህ ማለት ነው የጌታ ታዛዥ ነኝ ካልክ ቅብላውም ሶላቱም ጾሙም ሁሉም ነገር የጌታ ትእዛዝ በየዘመኑና በየሀገሩ እንደተቀያየረ በየመጣበት አቅጣጫ ጌታ የሚለውን ተርቻለሁ ይታል ትድናለህ ማለት ነው አልበለዛ በአንድ ወቅት የታዘዘውን ነገር ሙጭኝ ብለ በሌላ ጊዜ የመጣውን ለውጥ ሳትቀበል ከቀረ አፈንጋጭ ነህ ማለት ነው ስለዚህ የትም ቦታ ብትወርቁ ነገ ተየወደቃችሁበት ሰብስቤ አመጣችኋለሁ የትም ተረስተህና እንትን ብለ ወድቀህ አትቀርም ማለት ነው የዛ ጊዜ ስትመጡ ደግሞ ምን ሰራችሁ በማን ፍቃድ ተመራችሁ የሚለው እንጂ የትኛው ቅብላ ነው ደንበኛ የምትባል አይደለም ማለት ነው ان الله على كل شيء قدير አላህ በሁሉ ነገር ላይ ፍጹም ቻይ የሆነ ጌታ ነውና ከሞትን ተበሰበስን ከምድር ጋር ተተቀላቀልን በኋላ ለብዙ የምዕት ዓመታቶች ተረስተን ጠፍተን ከቆየን የት ያገኘናል እንዳትሉ ኢነላህ አላ ኩሊ ሸይን ቀዲር አላህ በሁሉ ነገር ላይ ቻይ ነውና ወደክበት ብትገባ እንደ አመድ ሆነ በባህር ላይ ብትጎን ወይም ከመሬት ብትከላከል የትም ቦታ ሰብስቤ እንደነበር ካርጋ አመጣለሁ ያነ ደግሞ ጥያቄው የኔን ፍቃድ አክብራል አላከበርክም እንጂ የገሌ ዘርነ የጋና አቅጣጫ ተከታይ ነው የሚለው አይደለም ሲል ያስጠነቅቃል ከዛ የጉዳይ የዘመን የወቅቱ በጣም አከራካሪ አጀንዳ በመሆኑ አላህ Subhanahu Wa Ta'ala ይበልጥ ለማረጋገጥና ጥርጣሬ እንዳይገባቸው ለማድረግ ይደግመዋል አሁንም ማለት ነው ወሚን ሀይቱ ከረጅተ ያ ረሱለና አላቸው እንግዲህ አሁን ቅብላ ለውጥ ከተደረገ በኋላ በየትም አቅጣጫ ብትወጣ አላቸው ከመኖሪያ ሀገርህ እያለ ብቻ አይደለም ካባ ቅብላ ነው ያልኩት ለስራ ጉዳይ ለተለያዩ አቅጣጫዎች ልትሄድ ትችላለህ ወደ ደቡብ ልትጓዝ ትችላለህ ወደ ሰሜን ወደ ምስራቅ ወደ ምዕራብ በፈለከው አቅጣጫ በአለም ላይ በሄድክበት ሂድ ፈወል ወጅሃከ ስግደት ሲደርስ ግን ፊትክን ታዞራለህ ወደ የት ሸጥር المسجد الحرام ወደ ተከበረው መስጊድ አቅጣጫ እንግዲህ ሹብሃ እንዳይኖር ማለት ነው በማንኛውም አቅጣጫ ቁልጭ አደረገው እና መጀመሪያ ፈወል ወጅሃከ ያላቸው መዲና እያሉ ነው መዲና እያለ ስግደት ሲደርስ ወደ ካባ ወደ ደቡብ ዙር ማለት ነውና በአጋጣሚ ሪያድ ከመጡስ የመን ከሄዱስ ኢራቅ ከሄዱ የሚለው ሱብሃን ዳይመጣ አይ መዲና ስትሆን እኮ ነው ወደ ጋዝር ያለ እንዳትል የትም ቦታ ብትሆን አላላ ፈለገው ዓለም ሂድ ሶላት በሚደርስበት ጊዜ ካሁን በኋላ ወደ ተከበረው መስጂድ ዙራ መስገድ አለብህ እንጂ ወደ መየትም አቅጣጫ አይፈቀድም አላቸው ማለት ነው ወኢነሁ ለልሐቁ ሚን ረቢክ እና ብዙ ጅምብር ስለፈጠሩ ይሄ ነገር እንዳያጠራጥርህ ያለቀለት ቁልጫ ለሐቅ ነው የካባ ቋሚ ቂብላ መሆን ማለት ነው እና ያወራ ቢያወራ ባሉ ቧልታ እንዳትበገር አማራጭ የሌለው ብቸኛ ቁልጫ ለው ምን ያ ቂብላ ካበተል ሙከረማ ስለሆነ በደዛ ብቻ ዙረህ ስገድ የትም ቦታ ብትሆን ማለት ነው ተወሊ ወጃከ ሸጥረል መስጂድ አልሐራም እናዚት ወደ ተከበረው መስጊድ አቅጣጫ ዙር ወሃይቱ ማልኩንቱም ኡመቶቹም ጀመራ ፈወሊ የተባሉት ነብዩ ናቸውና እኛን ይመለከተንም ብላችሁ እንዳትገናበሩ እናንተም አለቃችሁ በዞረበት አቅጣጫ ሁል ጊዜ የትም ሀገር በየትም ዘመን ብትሆኑ ዘመኑን ጭምር ለመግለጽ ማለት ነብዩ ካሉ ድረስ ነብዩ ጋር የሚሰግድ ሰው ብቻ እንዳይመስልና አወራባጆች መጥተው ፈወሊ እኮ ነው የተባለው ነብዩ ነብዩ ዛሬ ሄዷል የታለ አንተ ወደዚህ ስገድ የሚል አወናባጅ ቢመጣ ሸክ እንዳይገባ ወሃይቱ ማኩንቱም ማለት ነብዩ ጋር ብትሆንም በነብዩ ዘመንም ብትሆንም የትም ዓለም ብትሆንም የነብዩ ኡመት ነው ይታልክ ፈወሉ ጁሃኩም ማለት ሸጥር المسجد الحرام የትም ዘመን በየትኛውም ሀገር ወደ ተከበረው መስጊድ አቅጣጫ ወደ ካባ ብቻ ዙራችሁ መስገድ አለባችሁ ለምን ይላል ምክንያቱም ሲገልጽ ለአላ የኩነ ሊናሲ አለይኩም ሁጃ ለና ለሌሎቹ ለጥላቶቻችሁ በእናንተ ላይ የመከራከሪያ ነጥብ እንዳይኖራቸው ልጅ ነው ይሄን ያደረኩት ይላል ጥሩ ወመላሁ الغافلين عما تعملون ሁላችሁም ከምትሰሩት ነገር አላህ የሚዘነጋ ጌታ አይደለም እንግዲህ አለል ክታቦችም ደባቸውን ቢጠፈጥፉ አቃለው እከታተላቸዋለሁ እናንተም ደግሞ መመሪያው ግልጽ ሆኖ ከደረሳችሁ በኋላ በጥላቱ ጅንብር ተወናብዳችሁ እንደገና ወደ አልሆነ አቅጣጫ ብትዞሩ ሁላችሁም የምትሰሩትን ነገር አላህ የሚዘነጋ አይደለምና ጠንቀቅ ማለት ይበጃል ይላል ማለት ነው ومن حيث خرجت አሁንም በወጣበት አቅጣጫ ፈወሊ ወጃከ ፊት ተናዙር ሸጥር المسجد الحرام ወደ ተከበረው መስጊድ አቅጣጫ ዋይቱማ ኩንቱም አዩሃል ኡማ እናንተ ተከታይ ህዝቦችም ደግሞ የትም ቦታ የትም ዘመን ብትሆኑ ፈወሉ ጁሃኩም ፊቶቻቸውን አዙሩ በስደታቸው ሸጥራው ጃአተል መስጂድ አልሐራም ወደ ተከበረው መስጂድ አቅጣጫ ይላል ለምን ለአላ የኩነ ሊናስ አለይኩም ሁጃ የኑሳኔ ያሳለፍኩት እና ደጋግሜ ያረጋገጥኩት በእናንተ ላይ ለጥላቶቻችሁ የመከራከሪያ ነጥብ እንዳይኖራቸው ነው ይላል እንግዲህ እናንተ ወደ ቤተል መቅደስ እንደዞራችሁ ብትቀሩ ጥላቶቻችሁ ለክርክር ይመቻቸዋል ያንዳ ይሆን ብዬ ነው ይላል ለምን ለተወሰነ ጊዜ ወደ ቤተል መቅደስ ይሰግዳሉ እንደገና ወደ ነበሩበት ይመለሳሉ ነው የሚለው ተውራት በዚህ ላይ ተከተላችሁ ግን እናንተ እኮ ወደ ቤተል መቅደስ ቀጥላችኋል ስለዚህ ወደ ካባ እስካልተመለሳችሁ ትክክለኞች አይደላችሁም ገና የመጨረሻው ነብይ ህዝቦች የሚባሉት ይመጣሉ እናንተ አይደላችሁም ብለው ለመከራከር ይመቻቸው ነበረ ይሄ እንዳይሆን ለቅሙን የዘጋውት ለዚህ ነው ይላል ማለት ነው እንደገና መስኮችም አኩርፈው ነበረ ካባን ተሰው ወደ ቤተል መቅደስ ሲዞሩ ነብዩ መጀመሪያ የኢብራሂምን ፈለክ ተከታይ ሁሉ ነበረ የኢብራሂም ፈለክ ተከታይ ከሆነ የኢብራሂም ታሪክ ቁልጭ አለ ነው ካዕበተል ሙሸረፋ ነው ቂብላቸው ወደላ ቂብላ አልሰገዱም ስለዚህ የኢብራሂምን ካዕባ ወደ ወደ ኋላ ወሩሮ ሄዶ እንደገና ነብይ ነኝ የኢብራሂም ፈለክ ተከታይ ነኝ ይላል እያሉ ያሙ ነበረ ማለት ነው ስለዚህ ጥሩ ይሄን አቋሙን ካስተካከለ ተቀበሉታላችሁ ይሄው እንደገና ተመለሰ ሲባል ምን ይላሉ ምን ተናጡ ማለት ነው ከዛ ቢቀሩ ኑሮ ግን ውሸታም ነው ኢብራሂምን ፈለግ ተከትለ ያለ ይላል ኢብራሂም ታሪክ ትልቁ ጉሉ ሚና ካባን መገንባቱና እሱን ማስተዋወቁ ነው ካባን ያረከሰ ሰው እንዴት አርጎ ኢብራሂም ተከታይ ነኝ ይላል ለማለት መከራከሪያ ነጥብ ያገኙ ነበር ያንዳ ይሆን ሲል ነው የመለስኳችሁ? ይላል ማለት እና ሊአላ የኩነ ሊናሲ አለይኩም ሁጃ የሚለው ለሁለቱም ቡድኖች አህል ኪታቦችም ሙሽሪክ አረብም ሁለቱም በእናንተ ላይ የሚከራከሩበት ነጥብ እንዳይኖራቸው ሁሉንም ባሏቸውን ለማስቀረት የናደረው ይችላል ኢለ الذين ظلموا منهم ከነሱ አይን ያወጡት ግፈኞች ብቻ ሲቀሩ ይላል አህል ኪታቦችም ሆነ ሙሽሪኮችም ይሄ ነገር እያወቁ የሚያነሱ ጥያቄ መልስ ሲሰጣቸው መልስ አጥተናል ተረተናል ማለት እንግዲህ የሰው ሲቸነ ማወቅ ጥሩ ነው አንዳንዶቹ ግን ግትሮች አሉ ማስረጃውን ከወደቀ በኋላ ዝም ብሎ በዛው ግርር የሚላለ ያ ሰው አይደለም ቶ እና ዛሊሞች ናቸው በመረጃ የሚከራከሩ ሰዎች ግን ነጥባቸው ሲያልቅባቸው ይቆማሉ ያለ ይላሉ ገራራዎች ግን መረጃ ያልቀባቸው ዝም ብሎ በመጮህ ብቻ ሊቀጥሉ የሚፈልጉ ይኖራሉ እነዛ ደረኞች ናቸው ፈላተፍሸውም ስለዚህ ጉሮሮ ተምተነጠቂ ጮህ ምን ቸገረን አትብራቸው አላህ Subhanahu ወተዓላ ወፍሸውኒ እኔን ጌታችሁን ፍሩ ወሊውቲ ማን ያመቲ አለይኩም እንደገና በተጨማሪ ደግሞ የቂብላን እስቲቅላል የሰጠዋችሁ ለምንድን ነው ጸጋዬን በእናንተ ላይ ለማሟላት ለመደምደም ስል ነው ይላል ወላ አለኩም ተሰዱን ወደ ጌታ ፍቃድም እንድትመሩ ነው ይላል ማለት ኡመተል እስላም ትልቅ ኡመት ናት የማንም ተከትላ አትሆንም ብየት ያበቃ ቅብላችሁ ግን በይተል መቅደስ ነው ካልኩኝ የይሁዳ ተከትላ ሆናችሁ በቅብላ ማለት ነው ትክላል ይላችሁ ያን ዳይሆን ነጥነታችሁ ሙሉ እንዲሆን በቅብላም ሆነ በማንኛውም አቅጣጫ የውዲያን ፈለግ እንከተልም ራሳችን የቻልን ሙሉ উম্মት ነን እንድትሉና የጌታን ፍቃድ እንድትመሩ ነው ይሄን ያደረኩት ይላል እና አላህ Subhanahu Wa Ta'ala እንግዲህ በማንኛው መልኩ ኡመተል እስላም ከሁሉም በላይ ከሁሉም ነጥብ የተሟላ እንዲሆኑ ነው የሚፈልገው ግን የሁሉ ጥረት ተደርጎ ባሁንም ጊዜ የእነሱን ጅራት የሚከተሉ አልጠፉም አላህ Subhanahu Wa Ta'ala ይዳውን ይስጠን ይያን ዛሬ ደርሳችን ዘላይ ይጠቃለላል ወሰለላሁ ዐለ ነብይ